السلام عليكم ورحمة الله وبركاته الحمد لله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين اللهم لا سهل إلا ما جعلته سهلا وأنت إذا شئت تجعل الحزن سهلا سهل أمورنا يا رب العالمين نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب الحج باب الفوات والإحصار حديث 675 57 حديث ابن عباس من يقرأ المثنى فليتفضل مشكورا بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم باب فوات والإحسار عن ابن عباس رضي الله تعالى عنهما قال قد أحسر رسول الله صلى رسول الله صلى الله عليه وسلم فحلق رأسه وجامع نساءه ونحر هديه حتى حتى اعتمر عاما قابلا رواه البخاري طيب باب الفوات والإحصار فوات ማለት ያው ማምለጥ ማለት ነው والإحصار ማለት መታገትና ወደ ተፈለገበት አላማ ወደ ሐጅ ቦታ መድረስ አለመቻል ኢህሳር ይባላል ስለሱ የሚገልጽ ነው አንድ ሰው ለሐጅ ብሎ ተነስቶ መጣ ኢህራም አድርጎ ሲገባ መንገድ ላይ ተከለከለ መግባት መንገድ ተዘጋ እንደ ኮሮናም ሆነ ሌላ ነገር አጋጣሚ መንገድ ከገቡ በኋላ ኢህራም ካደረጉ በኋላ ማለት ነው ያን ጊዜ ምን ማድረግ አለበት አህካሙን ነው የሚነግረን ያው ፈዋትም ያው ነው ከኢህሳር ጋር ነው ፈዋት የሚመጣው ለሐጅ ብሎ ኢህራም አጎመጥቶ ወቁፈል አረፋ ላይ ያመለጠው ሳይደርስ ቀረ እሱ ካላገኘ ደግሞ ሐጁ ሐጅ ሊሆን አይችልም ስለዚህ ምን ማድረግ አለበት የሚለውን በጥቅሉ የሚዳስና የሚቃኝ ምዕራፍ ነው عن ابن عباس رضي الله عنهما قال قد احصر رسول الله صلى الله عليه وسلم فحلق رأسه وجامع نساءه ونحر هديه حتى تمر عاما قابلا رواه البخاري ከብኑ አባስ ስራቸውን አላህ ይላቸውና ተዘገበ ምን አሉ ኢብኑ አባስ ቀድ احسر رسول الله የአላህ መልእክተኛ ታገቱ ወደ መካ ወደ የተቀደሰችው ከተማ ለመድረስ አልተፈቀደላቸውም የመካ ሙሽሪኩ እንዳለ ወጥቶ መንገድ ላይ አጎራቸው አገዳቸው አገታቸው ያን ጊዜ ምን አደረጉ እንግዲህ የመዲና ሰው እንደምታውቁት ኢህራም የሚያርጉት የት ነው እዛው መዲና ነው ከዛ ኢህራም አድርገው ዝመተዋል ማለት ነው ያሁኑ ይሄ ሹመይስ የሚባለው አካባቢ ሁዴቢያ ይባል ነበር በዛን ጊዜ እዛ አካባቢ እኮ ደርሰዋል ምንም አልቀራቸውም ትንሽ የቀራቸው ግን አገቷቸው ከለከሏቸው አትገባትም አሏቸው ወይኛ ሙተ ወይ እናንተ ሙታቸው በጭራሽ ድርድር ተባለ በሚቀጥለው አመት እንፈቅድላችኋለን ለሶስት ቀን ጦራችሁን ከሰገባ ወይም ከልብሱ ሳታወጡ ሰይፋችሁን ገብታችሁ ጧፋችሁና ዑምራችሁን ሰርታችሁ ልትመለሱ በሶስት ቀን ውስጥ በሚል ያን ጊዜ ምን አደረጉ ነብዩ አለይሂ ሰላቱ ወሰለም የሳቸው ግህ መታገት በአንድ በኩል ኸይር ነው እኛም ይሄ ነገር ቢያጋጥመን ምን ማድረግ እንዳለብን ትምህርቱን ለመውሰድ ነው ጨነቃቸው ቸገራቸው ሱሐባውን ሲያማክሩት ለምንድን የመጣ ነው እኛ ሐቀል ያዝ ነው አዎ ስለዚህ ያለ ሐቅ ነው ሲከረክሩ ለምን እንቆማለን መሄድ ያለብን የመጣ ይንጣሉና ዑመር ነብዩ አለይሂ ሰላም ጦርነት አልፈለጉም በዛ ሰዓት የሚያዋጣው ጦርነቱ ሳይሆን ድርድር እንደው ገብቷቸዋል ነብያችን ሲመልሷቸው ወደ አቡበክር ሄዳሉ ዑመር ዑመር ሲያመ ዑመር አወከር ሲያናግሯቸው አንተ ዓለሙ አሚር ረሱልላህ ሰለላሁ ዐለይሂ ወሰለም ዓለሙ ያለው አቡበክር አንተ ነው ወይስ ነብያችን ናቸው የሚያውቁት እሳቸው ከላስ መቆም አለብን እያሉ አይደለም መዋጋት የለብንም እያሉ አይደለም መደራደር አለብን እያሉ አይደለም ዝም ብለህ ይላሉ። በመጨረሻ ያው ዑመርም ሰሙ ነብዩ ማለይ ሰላቱ ወሰለም ሚስታቸውን ማማከሯት ይላል ሲያማክሯት የሱሐባው ዑምራውን ሊፈታልኝ አልቻለም ምን ማድረግ አለብን ምን ሐሳብ ታቀርቢያለሽ አሉ እዚህ ጋር እንግዲህ ሴት ማማከር አንዳንድ ጊዜ ያው ጠቃሚ ነው ከሴቶችም ብልሆችና ከወንድ በላይ አማካሪ የሆኑ ሴቶች እንዳሉም ያሳያል የኸዲጃም ጉዳይ ሆነ ነብያችን ነብይ በሆኑበት ሰዓት አሁንም እዚህ ቦታ ላይ ኡሙ ሰለማ ይመስኛል ያለው ንግስ ያማክሯቸው ሐሳብ ይሰጡት ያው እናገኘዋለን ይመጣ ሐዲስ ኢንሻአላህ አላ ይሃል ኡህስ ቀድ ኡህሲረ ረሱልላህ ማለት የአላህ መልእክተኛ ታግተዋል ተከልክለዋል ወደ መካ ከመግባት ያን ጊዜ ፈሐለቀ ራሳቸውን ተላጩ ኡምራ ላይ ያለ ሰው እንደማይላጭ ታውቃላችሁ ኡምራ ላይ ያለ ሰው ራሱን አይላጭም ግን ተላጩ አፈረሱ ማለት ነው አውቀው ነው ከዚያስ ወጃማአ ኒሳሁ ሚስቶቻቸውንም ተገናኝተዋል ይሄ ድብቅ ስራ ነው በምን አወቁ ጸጉር መላጨት የሚታይ ነገር ነው ወጃማአ ኒሳሁ በምን አዩአቸው ወነሐረ ሀዲየሁ ፍርዳቸውንም አርደዋል ወደ መካ ይዘው የመጡትን እዛው አረዱት ማለት ነው حتى اتمر قابلا حتى اتمر ዑምራ እስከሚሰሩ ድረስ ፈቱ አመን ቃቢል አመት በመጪው አመት በቀጣው አመት ማለት ነው ቃቢል ማለት መጭታ ማለት ነው ቃቢል በሚቀጥለው አመት በፊት ለፊት ባለው አዲስ በሚመጣው ማለት ነው ስለዚህ የዛን አመት ስድስተኛው አመተ ሂጅራ ላይ ነው የታገቱት የ በአመቱ ደግሞ ስንት ማለት ነው ሰባተኛው ላይ ማለት ነው ሰባተኛው ዓመተ ሂጅራ ላይ ኡምራ ቀዷ በመባል የሚታወቀው ኡምራ ነው እዚህ ጋር እና አርበኛው ሰሙ ሰዎች ኡምራ ቀዷ ማለት ምንድነው ይመስላችኋል እንጂ ያለፈን ቀዷ ተሻግለው ተደራድረው በሚቀጥለው አመት እንጂ ዘንድሮ አሰሯትም ብለው የመለሱባቸው ማለት ነው በአትመለሱ ብለው ሲመልሷቸው የዛን አመት ተተው በሚቀጥለው አመት ሊሰሩ ነው ደስ የሚለው ነገር ሰርተዋል ስንል አንዱ ይሄ አንድ ሰው ተቆጥሮ ነው የተመለሱ ሌላ ደግሞ ጂራና ላይ የሰሩ ሶስት ተብሎ አራተኛው طيب ያው የሐዲሱን ትርጉም ሰምታችሁታል ብዬ አስባለሁኝ በጥቅሉ በስድስተኛው ዓመተ ሂጅራ ገብተው አላስገባቸው አሉ መንገድ ላይ ተመለሱ ያም ዑምራ ታስቦላቸዋል በአመቱ ዑምራ ሊሰሩም ተስማምተው ነበር በአመቱም ሰርተዋል በሚመለሱበት ሰዓት ግን ራሳቸውን ላጩ ሐለቀ ረሶማት ራሳቸውን ላጩ ማለት ነው ወጃማ አንሳው ሚስቶቻቸውን ተገናኝተዋል ነው የሚለው እንግዲህ አብረዋቸው ብዙ ሚስቶች ነበሩ ወነሐራ ሀዲየሁ ፍርዳቸውን ማርደዋዘው መንገድ ላይ hatta ተመረ አመን ቃቢላ ቀጣው አመት ላይ ዑምራ እስከሚሰሩ ድረስ ያን ጊዜ ተፈተው ተመለሱ ነው የሚለን رواه البخاري ቡኻሪ ዘግቦታል ስለ ሒሳር ቁርአንም ጠቅሷል ቁርአን ላይ አላህ ምን አለ فإن احصرتم አለ ታገታችሁና ከተከለከላችሁ ከመግባት ወደ መካ ከመድረስ ከታገታችሁ ፈመስተይሰረ من الحديد ሶቱ በቀራ ላይ ከፊርዳ የተቻላችሁን እረዱ ማለት ነው ይሄ ቁርአን ራሱ የወረደው في حصر الحديبيه ነው በሁዴቢያው ጊዜ በስድስተኛው ዓመት ሂጅራ ያልኳቸው ያን ጊዜ የመጣ ነው አን ነብይ ሰለላሁ ዐለይሂ ወሰለም ቃለ في صلح الحديبيه قوموا አሉ እንግዲህ ምሳቸው ሲያማክሯት አንቱ ገብተው ራሱ ከተላጨሁ እኮ እነሱ አንቱ መከተላቸው አይቀርም ዝም ብሎ ካማከርኳቸው ግን ለምን እንፈታለን እያሉ ከራከሩ አላለቻቸው ነው እንደ በይ ያሉና ገባ ብለው ተላጩ ይሄው ተላጭቻለሁኝ ቆሙ ቆሙና ፈንሐሩ እረዱ የምታርዱትን ثم احلقوا ከዛም ተላጩ አሉ ከዛ በኋላ ሁሉም ተላጨ ነው ተፈታ ማለት ነው ያ ግን ዑምራ ታስቦላቸዋል ለምን እነመል አዕማሉ ቢንያት ነው ነይተው ተዘጋጅተው ኢህራም አገው መተዋል ወላኪን የከለከለከላቸው ላ ይከልፉ الله نفسا الا وسعها فاتقوا الله ما استطعتم ነውና ያ ዑምራው ታስቦላቸዋል ይለናል ግን ሐስር ማለት መከልከል ማለት በምን ነገር ሲከለከል አንተ ተከለከለ ምንለው ትክክለኛው ወሰሂሁ አነ ኩለ ማኒዕን ሚን ኢክማል النسك ሐጅም ሆነ ዑምራ ከማጠቃለል የሚከለክል ነገር ሁሉ ህመምን በሉት ጥላትን በሉት አለመቻልም ይሁን ያው ሐስር ይባላል ጥላትም ይሁን በሽታም ይሁን ስንቅም ካለቀ መንገድ ላይ ስንቅ ካለቀበት ያው የቀን ስራ መግባት ካለበትና የሚበላው ካጣ ያው ነው ዋናው ነገር ሐጁን ከማከናወን ዑምራውን ከማከናወን የሚከለክል ነገር ማለት ነው አላህ فإن احصرتم ያለው እንጂ فإن حصركم العدو فإن حصركم المرض አላለም ሁሉን ማጠቃሎ ነው ፍርድ ያማረዱስ ዋጅብ ነው ወይስ ሱና ነው ቢባል فذهب جمهور العلماء الى وجوبه ማረዱ ዋጅብ ነው ላለው ሰው ሲታገት አርዶ መፈታት የግድ ነው ካላገኘሳ 10 ቀን ይጾም ይላሉ ሷማ 10 አያም ቢንየት التحلل ያላገኘ ሰው የማይችል ሰው ማለት ነው والصحيح عدم وجوبه ይላል ደግሞ جمهور العلماء ዋጅብ ነው የሚለውን ወስደዋል ሷሂሁ ግን ዋጅብ አይደለም ኢማም ማሊክ እንደሚሉት ይላሉ ለምን ከነብያችን ጋር የነበሩ ሰዎች የተከለከሉት ሁሉም አላረዱም የዛን ጊዜ አለማረዳቸው ዋጅብ አለመሆን ያመለከታል እያሉ ነው አሰቀንጹሙን ብሎ ደግሞ አላስገድዷቸውም ያው ተፈቷላቸው ራሳቸው ተላጩ ያለው አረደ በዛው ተፈቱ ነው የሚለው ቀጥሉ وعن عائشة رضي الله تعالى عنها قالت دخل النبي صلى الله عليه وسلم دبعة بنت, زي بنت زبير بنت زبير بن عبد المطلب رضي الله تعالى عنهما فقالت يا رسول الله إني أريد حجة وأنا شاكية فقال النبي صلى الله عليه وسلم هجي واشترطي أن عن محلي حيث حبستني متفق عليه آه، وعن عائشة رضي الله عنها أنها قالت دخل النبي صلى الله عليه وسلم على ضباعة بنت الزبير ابن عبد المطلب فقالت يا رسول الله إني أريد الحج وأنا شاكية فقال النبي صلى الله عليه وسلم حجي واشترطي أن محلي أن محلي حيث حبستني أن محلي حيث حبستني متفق عليه አንድ ሰው ለሐጅ ወይም ለዑምራ ሲነሳ መንገድ ላይ ሊያመው እንደሚችል ወይም ህመምተኛ ሆኖ ሊብስበት እንደሚችል ግምት ያለው ሰው ወይም መንገድ ላይ የሚያግደኝ ነገር አይጠፋም ጥላትም ሊፈጠር ይችላል ጦርነት ሊነሳ ይችላል ምን ማድረግ አለብኝ ያለ ሰው ሊያደርገው የሚገባን ነገር ነው አሁን ያርስ የሚናገረው አይሻ ምን አሉ قالت عائشه አለች ማለት ነው دخل النبي صلى الله عليه وسلم ነብያችን ገቡ በማን ዘንድ ገቡ ማለት ቤቷ ገቡ እንደ ማለት ነው على ضباعه بنت الزبير ضباعه بنت الزبير ابن عبد المطلب የዙበይር ማለት የአብዱ ሙጠሊብ ልጅ ነው የሱ ልጅ ደግሞ ዱባዓ ትባለ ሴት ነች እሷ ጋር ገቡ ነው የሚሉት فقالت አለቻቸው ያ ረሱላህ አለቻቸው አንቱ የአላህ መልእክተኛ ሆይ ኢኒ ኢኒ ኡሪዱ ሐጅ እኔ ሐጅ መስራት እፈልግ ነበር አለቻቸው እና ሲሏት ዋና ሻኪየቱን አለች እኔ ግን መሪዶቱን በሽተኛ ነኝ ማለት ነው አንድ ወይም ዋና ሻኪያ ማለት ስሞታ ተናጋሪ ነኝ አሽኩ አሽኩ ለከ አኒ መሪዱን በሽተኛ ነው ነገር ፈልጋለሁኝ ምን ይሻለኛል አማከረቻቸው ገና ሊነሱ ሲሉ ነው فقال النبي صلى الله عليه وسلم حجرات ያው ሐሳብሽን ሐጅ የመስራቱን ጉዳይ ቀጥይበት ያው ሐጅ አድርጊ ያሉት ሐጂ ማለት ሐጅ አድርጊ ማለት ነው ባይሆን ወሽተሪጥ ያሏት ኢህራም ስታደርጊ ሸርጥ አስቀምጪ ቅድመ ሁኔታ አስቀምጪ ምን ብለሽ አነ መህሊ ምናልባት ችግር ካጋጠመኝ መሙ ከጠናብኝ አነ መህሊ ማለት የኔ መፈቻ ቦታዬ ማለት ነው የኔ መፈቻ ቦታዬ حيث ሐበስተኒ ተከለከልክብኝ ቦታ ሐጅ ከመስራት እንዲያልችል ካደረክብኝ ቦታ ላይ ነው የምፈታው ብለሽ ሸርጥ አድርጊያሉ ይሄ ማለት ያው ኢህራም ሲያደርግ አንድ ሰው ቀልቡ ላይም ሆነ በመላሱ የኔ መፈቻዬ ችግሩ አጋጠመብኝ ቦታ ላይ ነው ብሎ ከገባ ያ ችግር ሲፈጠር ፍርዳ ማረድ አይገደድም አለዛ ጀምሁሩ ዑለማ ይሄን ካልነያች ይሄን ካልነያ እና ከታገተ ከታገተች ደም ማረድ ፍየል ማረድ የግድ ነው ይላሉ حيث حبستني حيث منعتني እንደማለት ነው እሽተርጢ ማህግሪክ ቅድመ ሁኔታ አስቀምጪ ሸርጥ ማለት አንድ ነገር መሆን አለበት ብሎ ማስቀመጥ ማለት ነው ኢህራም የፈለገ ሰው ለጌታው ነው ቃል የሚገባው ሸርጥ የሚያስቀምጠው ያ አላህ ምንም ይሁን ምን እኔን ሐጅ ከማድረግ የሚያስቀር በሽታም ሆነ ምን ካመጣህብኝ እዛው ያ ችግሩ ተፈጠረበት ቦታ ላይ ነው የምመለሰውና የምፈታው የሚለውን መነየት አለበት ይሄን ካደረገ ማረድ የለ መጾም የለ ቀዷ ማውጣት የለ አለቀ ጨዋታው ነው وان له على ربه ما اشترط በጌታው ላይ ቃል ያስገባው ነገር እንዳለ ይፈተፈጻሚ ይሆናል ነው የሚለው ما ان محلي ነው የምትሉት محلي بفتح الميم وكسر الحاء ماخذ من حل اذا خرج من الاحرام መፈታ መፈቻ እንደማለት ነው ከሐጅ የሚወጣበት ሰዓት የሚወጣበት ቦታ ያ ችግሩ በተፈጠረበት ጊዜ ወይም በተፈጠረበት ቦታ ላይ ነው ለማለት ነው حيث حبستني ማለት አይ ፊል መካኒ ወዘማኒ ሰዓቱም ጊዜውም እዛ ቦታ ላይ ነው የምመለስበት ችግሩ ተፈጠረበት ላይ እንጂ ችግር ተሸክሜ እሞክራለሁኝ ወይስ ከከርሞ ዘው ተጠብቃለሁ የሚባል ነገር የለም ብሎ እንደማስቀመጥ ነው እና ይሄን ሸርጥ ማስቀመጥ አሁን ይቻላል አይቻልም የሚል ኺላፍ አለው አይ እንደው ተወዳጅ ነው ከመፈቀድ ማልፎ ተወዳጅ ነው የሚሉ ከሷቦችም ከታቢዎችም አሉ እነ ኢማሙ ሻፊ እነ ኢማሙ አህመድ እነ ኢብኑ ሐዝም ይሄን ደግፈዋል ማስረጃቸውም ይሄው ሐዲስ ነው አቡ ሐኒፋና ኢማሙ ማሊክ ግን ይሄን ሸርጥ ማስቀመጥ አይፈቀድም ይላሉ ትርጉም የለውም ዋጋ ቢስ ነው የሚሆነው አሉ የሸርጥ ተሸርጦ ችግሩ ችግር ቢፈጠር የመፈታት እድሉ አይኖረውም አሉ እነዚህ ደግሞ ዑመር ማን አብዱላህ ኢብኑ ዑመር ሸርጥ የሚያስቀምጡን ሰዎች ሀጅ ላይ ያወግዙ ነበረ አለይሰ ሐስቡኩም ሱነቱ ነብይኩም ሰለላሁ ዐለይሂ ወሰለም ነበረ ኢብኑ ዑመር የነብያችን ሱና አልበቃችኋል አይደለ እሳቸው ሲሄዱ ሸርጥ አብጅተው ነበር እንዴ አላበጁም ቅድመ ሁኔታ አስቀምጦ ነበር እንዴ አላስቀመጡም እና ሄዶ ታግተውል አልታገቱም ታግተዋል ስለዚህ እኛም መህርና ለብን ዘይተን ዝም ብለን ሲያጋጥመን መታ ማቆም ያው ምታረናር መመለስ ያለብን እንጂ የምሸርጥ ነው ይሉ ነበርና ስለዚህ አሉ አቡ ሐኒፋና ኢማም ማሊክ አሁን ሸርጥ ማበጀት አይቻልም አሉ በነቢያችን ጊዜ የሚታወቅ አልነበረም በሰሃቦች የሚታወቅ አልነበረም የዱባ ጉዳይ ብቻ ነው የዚህ ሴትዮዋ ብቻ ማለት ነው ስለዚህ ሼኹ ኢስላም ተሚያ ለፈራ ሰው ብቻ ነው የሚፈቀደው አሉ ስጋቱ በጣም ላለው ሰው ብቻ ነው የሚፈቀደው እንደ ዱባ ከዛ ውጪ ሳይፈቀድም ልክ ነብያችን እንደሰሩት ብለው በዛ አስማምተዋል ኢብኑ ተይሚያ ይላል ሸርጥ ማስቀመጡ ለባለቤቱ ሁለት ጥቅም አለው ይላል ሁለት ጥቅም ይኖረዋል አንደኛው اذا منعه عدو ጥላት አው መረድ ወይ በሽታ ወይ ስንቅ ማለቅ ካጋጠመው የመፈታት እድሉ ይኖረዋል ሁለተኛው ለዑዝር በተፈታ ጊዜ በኢህራሙ መቀጠል የለበትም እስከ መጪው አመት ድረስ ቀዷ ማውጣትም የለበትም ለማለት እርድ ማረድም የለበትም ለማለት ስለሚያገለግል ነው ሸርጥ ማስቀመጡ فإن حبسني حابس فمحلي حيث حبسني የሚለው ኢፋደተ الحريه المطلقه عند العذر عذر ሲያጋጥም እንደፈለግን መሆን እንችላለን ማለት ነው መቀጠል አልቻልንም ለከርሞ መጠበቅ ይከብደኛል አያመቸኝም ፍየል ማረድ አቅም የለኝም ነጽነት ማለት ነው እንግዲህ ያ አላህ ቀጥሉ وعن عكرمة عن الحجاج بن عمرو الأنصاري قال قال رسول الله صلى الله عليه وسلم من كسر أو عرج فقد حل وعليه الحج من قابل قال عكرمة فسألت ابن عباس وأبا هريرة عن ذلك فقال صدق رواه الخمسة وحسنه الترمذي وقال, وقال مصنفه حافظ العصر قاضي القضاة أبو الفضل أحمد بن حجر الأسقلاني المصري أبقاه الله في خير آخر الجزء الأول وهو النصف من هذه الكتاب المبارك قال وكان الفراغ منه في ثاني عشر شهر ربيع الأول سنة سبع وعشرين وثمانمائة وهو الآخر العبادة يتلوه الجزء الثاني كتاب البيوع وصلى الله على سيدنا محمد وآل وآله وصحبه وسلم تسليما كثيرا دائما أبدا غفر الله, غفر الله لكتابه والوالده ولكن ولكل مسلم وحسب وحسبنا الله ونعم الوكيل ما شاء الله هذا كتاب من يا قايل له طيب وعن إكرمة عن الحجاج بن عمرو الأنصاري رضي الله عنه قال قال رسول الله صلى الله عليه وسلم من كسر أو عرج فقد حل وعليه الحج من قابل قال إكرمة فسألت ابن عباس وأبا هريرة عن ذلك فقال صدق رواه الخمسة وحسنه الترمذي ودرسنا كتابه እሺ ኢክሪማ ከሐጃጅ ኢብኑ አምር አልአንሳሪ ከተባለው በመጥቀስ ዘገበ ረዲየላሁ ዐንሁ انه قال እርሱ አለ قال رسول الله صلى الله عليه وسلم يا الله መልእክተኛ አሉ መንኩሲረ የተሰበረ ሰው ወለምታ ያጋጠመው ሰው አው አረጀ ወይም ያነከሰ ማለት ነው እንግዲህ እዛን ጊዜ በበቅሎ የሚከደው ወይም በግመል ነው ወይ በግር ነው እንግዲህ ማወላከፍ አለ እንቅፋት አለ ከበቅሎ መውደቅ አለ ምን አለ ብዙ ነገር አለ እንግዲህ ለመሰበርና ለወለምታ የሚሰጥ ማለት ነው አሁን ላይ ደግሞ መኪና አደጋ የሚባለው የአውሮፕላን አደጋ የሚባለው አለ አላየህል መሰበርና ማንከስ ወይም ወለምታ ያጋጠመው ሰው ፈቀድ ሐለ ማለት ተፈታ ነው የሚለው አይደል ይሄ ብቻ በማጋጠሙ አይፈታም ምን ማለት ነው የመፈታት እድሉ አለው ከፈለገ መፈታት ይችላል ነው ፈቀድ ሐለማት ማለት ሶላት እንደሚለው ሶላት ተቆመ ሳይሆን ልትቆም ነው ማለት ነው ግን ቀርባለች ለማለት ነው ፀሐይ ስገባ ፈቀድ አፍጠረ ሷኢሙ ይላል አላፈጠረም ወገና በመግባታው ብቻ አይፈጥርም ካልበላ በስተቀር ማፍጠረው ሰዓት ደርሷል ማለት ነው አሁንም ፈቀድ ሐለማት ማለት ካነከሰ ከተሰበረ ሐጅን የማጠቃለል የማሟላት የማሳካቱ ጉዳይ ተመናመነበት ማለት ነው ያን ጊዜ መፈታት ይችላል የመፈታት አቅሙ እድሉ ሰፊ ነው ማለት ነው ወአለህ الحج ግን ሚንቃብል በሚቀጥለው አመት ሐጅ ይኖርበታል قال عكرمه عكرمه አለ فسالت ابن عباس ابن عباس ጠየቁት وابا هريره አቡ ሁረይራንም ጠየቋቸው አንዛልከ ስለዚህ ሐዲስ እውነት የተሰበረ ሰው ወይ ያነከሰ ሰው የመፈታት እድል አለው በሚቀጥለው አመት ግን ሐጅ መስራህ አለበት የሚል ነገር ትክክል ነው ወይ ስለው ፈቃላ ሁለቱም ለአንድ ሰው ሲሆን فقال ነው የሚባለው ፈቃላ አይ አባ አቡ هريره ወኢብኑ አባስ ማለት ነው ምን አሉ صدق አውነቱን ነው ሐጃጅ ኢብኑ አምር ያለው ነገር እውነቱን ነው ትክክል ነው አለው رواه الخمسه وحسنه الترمذي አምስቱ ዘግበውታል ትርሚዚ ሐዲሱን ሐሰን ብሎታል አዎ ሐዲሱ ሐሰን ነው ነው وهو صح قاله البخاري ኩሲረ ማለት ዱሪበ እንደሚለው ጅስሙ መሰበር ፈልከስሩ ፈስል ጅስም ነው አሱልባ ጠንክር ያለው አጥንት ነገር ሲሰበር ኩሲረ ይባላል አረጀ ማለት ደግሞ بفتح العين والراء አረጀ እግሩ ላይ አንካሳ ነገር አጋጠመው ማንከስ ነገር አጋጠመው ማለት ነው አረጀ የሚባለው ተፈጥሯዊ ሳይሆን ሲቀር ነው ይላል ተፈጥሯዊ ከሆነ አሪጀ ነው የሚባለው አረጀ ማለት አሁን አዲስ ተሰበረ ማለት አነከሳ ወለም ተጋጋጠመው ማለት ነው አሪጀ ከሆነ ግን ተፈጥሯዊ አንካሳ ነው እንደማለት ይጠቀሙታል አለ በጥቅሉ ይሄ ሐዲስ የሚያሳየው የችግር ያጋጠመው ሰው በመሰበር ወይም በማንከስ መፈታት ይችላል በቀጣው አመት ግን የመስራት ግዴታ አለበት يدل الحديث على ان المحرم بحج وعمره اذا اصابه عذر منعه من اكمال نسكه ሐጅን ከመስራት የሚከለከል ችግር ካጋጠመው መሰበር ቢሆን መታመም ሆነ መኪና አደጋ ይሄ ሰው መፈታት ይችላል بحصول ذلك ما ያከካው በመፈጠሩ ብቻ መፈታት ይችላል قال ابن القيم ابن القيم من قالوا لو لم ياتي نص بحل المحصر من بالمرض لكان القياس على المحصر بالعدو يفيده فكيف وظاهر القرآن والسنة والقياس يدل عليه የታገተ ሰው በበሽታ በበሽታ የታገተ ሰው ይፈታ የሚል ነገር ባይመጣ ኑሮ በጥላት በታገተው ሰውዬ መቀየሱ ይኖር ነበረ እንቀይሰው ነበር ቂያስ እናጽድቅ ነበረ ነገር ግን فكيف وظاهر القران والسنه والقياس يدل عليه ظاهر القران القران ገጽታ ሐዲሱም ቂያሱም እያመላከተማ መቀየሱ አይቀሬ ነው በሽታም ሆነ ጥላትም ሆነ የከለከለው ነገር ግልጽ ነው አሁን ይሄ ያነከሰማማት ያው የታመመ ማለት ነው አጭሩ ይሄ ራሱ ነፍስ ነው እመምም እንደ ጥላት ይቆጠራል ማለት ነው ነው የሚለው አመረ ዑመር ረዲየላሁ ዐንሁ من فاته الحج ሐጅ ያመለጣቸውን ሰዎች ቢፈዋት الوقوف بعرفه አረፋ ላይ ያልተገኘ ሰው ያቻለው ቀንን ወይም መጪውን የዒዱን ሌሊት አረፋ ላይ ያልቆመ ሰው ሐጅ የለውም ለምን አልሐጁ አረፋ ነው ዋናው አስኳሉ የሐጅ አረፋ ላይ መገኘት ነው ለደቂቃም ቢሆን እሱ ካመለጠው በዛ በ24 ሰዓት ካመለጠው አለቀ ጨዋታው ከየትም ይንጣ ከሩሲያ ይንጣ ከቻይና ይንጣ ኪሳራው ተላብሶ ይቀጥላል ማለት ነው ስለዚህ ዑመር ምን አደረጉ ወቁፈል አረፋን ያላገኘ ሰው ይፈታና ስራውን ይቀጥል ከዛ በሚቀጥለው አመት በአዲስ ኢህራም አድርጎ ይገባል እንደገና ይሄም እንኳን ነገር ነው አመት ኢህራም ይዛችሁ ጠብቁ ብንባል ምን ነበር ግን ተፈታችሁ ከርማችሁ በአመቱ ኢህራም አጋች ተሰራላችሁ በአዲስ ማለታቸው ነው ላኪን ኢን ካነ ፈርዶን ኢን ካነ ፈርዶን فهو موضوع اجماع بين العلماء ይሄ የታገተበት ሐጅ የመጀመሪያ ሐጅ ፈርድ ይባላል አርካን ኢስላም ስለሆነ እሱ የመጀመሪያው ከሆነ አዎ በሚቀጥለው አመት ዑምራ መስራት ወይ ማን ሐጅ መስራት ግዴታው ነው ትርፍ ስራ ከሆነ እኔ ፈርዱን ሐጅ አድርጌያለሁኝ ግን ዘንድሮ ሐጅ ማድረግ አለብኝ ብዬ ገባሁኝ ታመምኩኝ ወይ ችግር አጋጠመ ልፈታ ነው የግድ ነው ተፈትቼ ከረምኩኝ በሚቀጥለው አመት ሐጅ ማድረግ አለብኝ የለብኝም ነው ጥያቄው አሁን خلاف ያለው እዚህ ጋር ነው وان كان نفلا فهو مذهب الجمهور ነፍልም ቢሆን በሚቀጥለው አመት ያው ሐጅ መስራት ይኖርበታል የሚለው የጁምሁሮች አቋም ነው አለ حال يجب عليه الهادي في ردا مارد يوجبها واجبتهم ذهب الجمهور الى ان على من فاته الحج الهادي አዎ ሐጅ ያመለጠው ሰው ፊርዳ አለበት የሚል ነው ሌላው ደግሞ ኢማም መሐመድ በዘገቡት ፊርዳ አይወጅበትም ብለዋል ለምን لانه لو كان الفوات سببا لوجوب الهادي للزم الحصر للزم الحصر هاديان هاد للفوات وهذا الاحصار ايوه ሁለት ደም ይወጅበት ነበር ያማ ቢሆን ሀድ የለበትም አሉ ለምን አንደኛ ማምለጡ ፈዋት የምንለው ሐጅ ማምለጡ ሁለተኛው መከልከሉ ሁለት ለሁለቱ ሁለት ሪዳ ያስፈልገው ነበርና አሉ አላየሃል ማረዱ መቻሉ መሽሩዕነቱ ምን خلاف የለውም ዋጅብ ነው አይደለም የሚል ነገር ነው ጅምሁር ዑለማ الى ان على من فاته الحج الهادي አለበት እያሉ ኢማም አህመድ ግን በአንድ ዘገባቸው የለበትም የሚል ነገር አላቸው ለምን ቢሏቸው ለው ካነ ፈዋቱ ሰበበን አሉ ማምለጡ ሀዲ ለማስወጀብ ምክንያት ከሆነ ለሐስሩም ደግሞ አንድ ይወጅበታል ስለዚህ ሁለት ወጀበበት ማለት ያመጣ ነው ይሄ ደግሞ ኮተት ማብዛት ነው በኮተት ላይ ማታቸው ነው ከዚህ ቀጥሎ እህታችን የቀራሽው እብኑ ሐጀር ቃል ሙሰንፉ ማለት እብኑ ሐጀር ያው <clears throat> የቡልጉ መራም ባለቤት ናቸው ተወልዳቸው ፍልስጤም ነው ኑሯቸው ግብፃዊ ናቸው አልአስቀላኒ ማለት አስቀላን አሁን እስራኤል ከተማ ነች የነብኑ ሀጀር ሀገር ማለት ነው ድሮ ያው በፍልስጤም በሚታወቀው ኋላ መጨረሻ ላይ አሳቸው ግብፃዊ ናቸው አልሚስዩ እናሳቸው ይሄን ኪታብ እዚህ ጋር ጨረስኩት አሉ የጨረሱበትን ቀን ይበዝቀን በዝቀን ብለው ተናገሩ ማለት ነው ዋናው እንግዲህ ኢባዳት የሚባለው ኢባዳት ማለት ሶላት ዘካ ቀጥሎ ማን ነው ጾም ጾም ሐጅ እነዚህ ኢባዳት ይባላሉ ኢባዳት ይባላሉ አሁን ወደፊት የምንገባበት ደግሞ ኪታቡ ቡዩ ነው ሙዓመላ የሚባላል ማህበራዊ ጉዳይ ማህበራዊ ኑሮ ማለት ነው ስለ ማህበራዊ ነው ካሁን በኋላ የሚነገረን እንግዲህ እንዴት መሸጥ አለበት ምን መሸጥ አለበት እንዴት መሸጥ አለበት ህጎችን የሚናገረው ከሰው ጋር ያለን ትስስርና ግንኙነት የንግድ አይነቶችን ነው የሚነግረን የኢባዳ ማለት የሶላቱ ዘካው ምናምን ከአላህ ጋር የምንገናኝበት ጉዳይ ነው እና እዚህ ጋር ጨርሷል የኪታቡ የቡሉጉል መራም ግማሹ ይሄ ነው ከዚህ በኋላ ግማሽ ይቀረናል ማለት ነው ተቀላላ ስንት ሀዲስ እንደሆነ አላሳውስም እንግዲህ አሁን 660 ነበረው አካባቢ ደርሷል ሀዲሱ ከዚህ በኋላ ይሄን የሚያህል ሀዲስ ሊመጣ ይችላል ማለት ነው እና በዚህ ቀን አለቀ በዚህ ቀን አለቀ ምናምን የቀራሽው ካለም ጥሩ ነው የሚከብድ ነገርም ያለው አይመስለኝም